ይህ ክፍል ስድስት የፍቄ ትምህርት ነው ብስምላህ ራሕማን ራሒም الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين ውድ የፕሮግራማችን ተከታታዮች አሰላሙ አለይኩም ወራህመቱላሂ ወበረካቱ በክፍል ስድስት የፍቄ ትምህርታችን የምናየው ሁለተኛውን የውሃ አይነት ይሆናል እሱም ምንድን ነው ጣሂሩን የሚለው የሆነ ጣሂሩን የጁዙ እስትዕማልሁ ጣሂር ሆኖ መጠቀሙ የሚፈቀድ የውሃ አይነት في غير رفع الحدث وزوال الخبث وهو ما تغير كثير من لونه أو طعمه أو ريحه بشيء طاهر ይሄ ውሃ ሁለተኛው የውሃ አይነት ጣሂር ሆኖ መጠቀሙ የሚፈቀድ ጣሂር ሆኖ መጠቀሙ የሚፈቀድ እና ብዙም ጣዕሙም ሆነ ሽታው እንደዚሁም መልኩ ያልተቀየረ ብዙም ያልተቀየረ የሆነ የውሃ አይነት ነው ማለት እንችላለን። በባለፈው ትምህርታችን እንደምታስታውሱት ውሃን በሁለት ከፍለን አይተናል። ውሃ በሁለት እንደሚከፈል እና የዑለማዎችንም አቋም እዛ ላይ አይተን ማለፋችን ይታወሳል። ነገር ግን አሁን እያየን ያለ ነው ውሃ በሶስት ከከፈልን በኋላ ያለውን ክፍፍል ነው ጠይብ መጀመሪያ የዚህ ጣሂር የሚባለው የውሃ አይነት ምን አይነት ውሃ ነው የሚለውንና በዚህ ዙሪያም ያለውን የዑለማዎች ኪላፍ በባለፉት ትምህርቶቻችን ለማየት ሞክረናል ስለዚህ መድገም አያስፈልግም ማለት ነው ውሃ በሁለት ቦታ ይከፈላል የሚለው የዑለማዎች አቋም እንደ ሚዛን እንደሚደፋ በትክክል አይተናል። እሱኛው ሚዛን እንደሚደፋ ማለት ነው። ጠሁርና ነጀስ በመባል በሁለት እንደሚከፈል፣ ንጹህ ውሃና ነጃሳ ውሃ በምል በሁለት እንደሚከፈል አይተናል። ይሄኛው ከፍተኛ ተቀባይነት እንዳለው በማስረጃ ጭምር እንግዲህ ይሄኛው ውሃ زجاجة ينوهن ولا إذا تغير الماء بشيء من الطاهرات فله حالتان زارين من نايوها عينت ولا تنجلا عينت كصوت كتكفلت مالنا جراند تجابو آه، السم طاهر كم بالو طاهر يمبالوها ديفينيشنو مندنو ጣሂሩን ሊነፍሲሂ ለራሱ ንጹህ ነው፣ ነገር ግን ሌላን ሊያጸዳ አይችልም የሚለውን ትርጉም ነው የሰጠነው። ስለዚህ ይህ ውሃ ኢዛ ተገየረ ከተቀየረ ይላል በንጹህ ነገር ከተቀየረ በሁለት ከፍለን እናየዋለን። አንደኛው أن يتغير اسمه إلى ذلك المخالط የውሃው ስም ወደ ሌላ መለወጥ አለበት ወይም የውሃው ስም በተቀላቀለበት ነገር ወይም የተበጠበጠበት በተበጠበጠበት ነገር ስሙ መለወጡ ስሙ የሚለወጥ ከሆነ ይሄ ሌላ ሁክም አለ ማለት ነው ለምሳሌ በአሲር የተበጠበጠ ውሃ ስሙ ወደ አሲር እንደሚቀየርና በአሲሩ ስም እንደሚጠራ ከዚህ በፊትም አንስተናል ይህ ከሆነ فلا تجوز ولا تجزئ الطهارة به ይህ ከሆነ በዚህ ውሃ ለጠሃራ መጠቀሙ አይበቃም لأنه ليس ماء ولا يؤخذ حكمه وإنما هو على حسب ما أضيف له فيقال ماء الورد وعصير وعنب وغير ذلك የተቀላቀለበት ነገርን ስም ነው የሚይዘው መልኩ ከተቀየረ። ስለዚህ የዚህ የውሃ አይነት ለጠሃራ አገልግሎት መስጠት አይችልም፣ አንጠቀምበትም። ምንድን ነው ዋና ምክንያታችን? ውሃ ብለንም አንጠራውም። ምክንያቱም ተቀይሯልና በመልኩ ወይም በጣዕሙ ወይም በሽታው ተቀይሯል። ከውሃነት ወጥቷል ማለት ነው ሀታ ውሃ ተብሎ አይጠራም ውሃ ተብሎ አይጠራም ማለት ነው ስለዚህ መጠሪያውን ካጣ ይህ ውሃ ውሃ የሚለውን መጠሪያ የሚያጣ ከሆነና ወደ ሌላ ነገር የሚቀየር ከሆነ ይህ ነገር completely ለጠኋራ አንጠቀምበትም እንላለን እብኑል ሙንዝር ምን ይላሉ ከእውቀት ባልተቤቶች ያገኘ ነው ውዱ በዚህ አይነት ውሃዎች ማድረግ እንደማይቻል ነው ይላሉ ولا تجوز الطهارة إلا بماء مطلق يقع عليه اسم الماء ውሃ ተብሎ በሚጠራ የውሃ አይነት እንጂ በሌሎች ነገራቶች ተቀላቅሎ መልኩ የተቀየረና ስሙ የተቀየረ ውሃ ተብሎ መጠራትን ያጣን ውሃ ለጠሃራ መጠቀሙ አይቻልም የሚለውን ነገር ከዑለማዎቻችን ሐፍዘናል ይላሉ። ጠሃራ ኢነማ ተጁዙ ቢልማ ጠሃራን መጠበቅ የሚቻለውና የሚፈቀደው በውሃ ነው በውሃ ነው። ስለዚህ አይበቃም ነው። ሁለተኛው ደግሞ በመዝሀብ የተቀመጠው ማተገየረ ተገየረ ምን ለውንህ አው ጣዕምህ አው ሪህህ ብሸይእን ምን ብለው ይሰይማሉ አንድ መልኩ ወይም ደግሞ ሽታው ወይም ጣዕሙ የተቀየረ በሆነ ነገር የተቀየረ ነገር ጣሂር ይባላል ጣሂር ይባላል ይላሉ ዑለማዎች ካስተን የሐንበል መዛሀብ ማለት ነው ማተገየረ ከሲርን በብዛት ሽታው ጣዕሙና መልኩ ከተለወጠ ይሄ ውሃ ምን ይባላል? ጣሂር ነው ይላሉ እነሱ በዚሁ ላይ ነው የሚቆየው። ጣሂር የሚለውን ስም አያጣም ይላሉ። አብላጫው መቀየሩ ይላሉ። በንጹህ ነገር መቀየሩ አንደኛ ስሙ መቀየር አለበት። ቅድም እንዳልነው ስሙ ከተቀየረ ለጠኋራ አይበቃም ውሃ ስለማይባል ሁለተኛ መቀየሩ ደግሞ የተወሰነ ከሆነና ካልተሸነፈ ፈማዛለ ዩሰማማ ምንም እንኳን የሆነ ነገር ገብቶበት የተወሰነ ለውጥ ቢያመጣም ውሃ ተብሎ የሚጠራ ይሆናል ይህ ውሃ ነው ሌላኛው ውሃ አይነት ብሎ ማለት የዚህኛው ውሃ አይነት እነሆ ጣሂር غير مطهر በመዝሀብ በሐንበሎች መዝሀብ ምንድን ነው የሚሉት ጣሂር ነው ንጹህ ነው ነገር ግን ገይረ ሙጣሂር ነው አያጸዳም ይላሉ ይሄኛውንም ውሃ ነገር ግን የተሻለ እይታ የሚሆነው አነሁ ጣሂር ወሙጠሂር نصهنا مطهر منه يملونه واختاره شيخ الإسلام شيخ الإسلام هين مرتوال والسعدي شيخ السعدي هين نو مرتوال إهيوها نصونا غير قبطوبت انبزام بدكيتو قتلوا تماما بزوم كراشا نفونا وها يملوسم كالة مذهبوش اندزي بلو اندزي ولا ماهوش كن هين لالو ተቀባይነት ያለውም ይሄኛው ነው ጠሁርና የምለው መጽላላትም እንደሚቻል የሚገልጸው ይሄ ነው ምክንያቱም ቅድም ባየናቸው ማስረጃዎች በሌሎች ትምህርቶቻችን ባየናቸው ማስረጃዎች ውሃ በሁለት ነው የሚከፈለው ኢማ ጠሁሩን ወኢማ ነጀስ ምንም እንኳን ከፍለን ብንማርም ውሃ ግን በዚህ በሁለቱ ይከፈላል ስለተባለ ውሃ ተብሎ እስከተጠራ ድረስና ነጃሳ ካልሆነ ያው ጠሁር ነው የሚሆነው ስለሚባል ያጸዳል ነው። ስላልተቀየረ እዚህ ጋር በሁለቱ መካከል በነጃሳና በጠሁር መካከል ያለው ነገር መቀየሩ ነው። በገባበት ነጃሳ አማካኝነት በሶስቱ በአንዱ ከተቀየረ ወይ በመልኩ ወይ በሽታው ወይ ደግሞ በጣዕሙ ነጃሳ ይሆናል። ይሄ እስካልሆነ ድረስ ያ ውሃ ምን ይባላል? ጠሁር ይባላል። ውሃ ተብሎ እስከተጠራ ድረስ ማለት ነው። የውሃ መጠሪያነቱን ሲያጣ ብቻ ነው ያን አገልግሎት የማይሰጠው። በዚህ መልኩ በሁለት ከፍለን አይተነዋል ማለት ነው። طيب فإن زال تغيره بنفسه أو بإضافة طهور إليه أو بنزه منه ويبقى بعده كثير طهورا من يلالو آه، ايه يتغير وها الماء المتغير بالطاهر يعني بنصو نجر يتغير وها بملس الى كونه ماء مطلقه ودا مطلق يهونه وها بملس ودا نصو وها معناتنو طهور ودا هونه وها براسو جيزين ይሁን በሌላ መንገድ ጠሁር ወደሚለው ይመለሳል። ምኑም ሁክሙም ብያኔው ማለት ነው። ማንም ሳይረዳው በራሱ ጊዜ ከተቀየረ ይሄ የክታቡ ባለቤት ምን ይላል? ወሰዋኡን ተገየረ ቢነፍሲሂ አው ተገየረ ቢሙዓወነቲ አሐድን أحد براسم يهم بليلا إجزا تكير كتكير إلى فإنه يسمى طهورا يفلق يهن كتكير وهو طهور يهون له طهور طاهر لنفسه ومطهر لغيره لراسم نسوه ليلانم የሚያጸዳ የውሃ ሁክም ውስጥ ገባ ነው لأن الحكم يدور مع علته وجودا وعدما وعدما ዕላው ይሄ አሁን ውሃውን እንዲኖ ነው ነው የምንለው ምክንያቱ በመኖሩ ብቻ ነው። መልኩን የቀየረው ወይም ሽታውን የቀየረው ወይም ደግሞ ጣዕሙን የቀየረው ነገር በመኖሩ ነው። ይሄ ውሃ ላይ እየተናገርን ያለ ነው። ይህኛው መልኩን የቀየረው or ጣዕሙን የቀየረው ወይም ሽታውን የቀየረው ነገር ቢወገድ ውሃው ወዴት ይመለሳል ማለት ነው? ውሃው ጠሁር ወደሚለው ይመለሳል። ቢገድ ነዘር ያኒ ማን ቀየረው የሚለውን ነገር እንትን ውስጥ ሳይገባ በራሱም ጊዜ ይቀየር፣ በሌላም ነገር ይቀየር፣ እኛ ምን ቀይረው ማለት ነው። ያ ውሃ ይሄን ሁኩም ይዛል። وكذلك الماء النجس نجاسة يهون وها إذا زالت النجاسة عنه بأي مزيل سواء بنفسه أو بما بمعالجة نجاسة يمبالون وها إهننو حكم يسطوال إلال إذا زالت كتوجد النجاسة نجاسة السلاية نجاسة عنه بأي مزيل بفلقوا ነገር ቢወገድ በራሱም ይሁን በሌላ ነገር ኬሚካልም ጨምረንበት ይሁን አንዳንድ ውሃ ይሄ ለምሳሌ ቧንቧ ውሃዎች አሉ ከሩቅ ቦታ የሚመጡ ያ ውሃ ቆሻሻም ምንም ምንም ወደ ግድቡ ይወስዳል ከየትም ከየትም ጠራርጎ ማለት ነው ከነጃሳዎችንም ምኖችንም ምኖችንም ነው የሚያስገባው እኮ ነገር ግን ምንድነው የሚደረገው በኬሚካል ፊልተር ይደረጋል ያ ውሃ እንጂ የሰውም ሆነ የሌሎች እንስሳቶችን በአጠቃላይ ምድር ላይ ያለውን ነገር ሁሉ አግበስብሶ ይዞ ነው ወደዛ የሚሄደው ወደ ግድቡ የሚያስገባው ነገር ግን ደረጃ በደረጃ በተለያዩ mechanism ኦች ውሃው ምን ይደረጋል filter ይደረጋል ይጣራል ማለት ነው በማሽነሪዎች በመታገዝ በኬሚካሎች በመታገዝ ያ ውሃ filter ይደረግና ወደ ንጹህ ይመጣል ስለዚህ ነጃሳው በዚህ መልኩ ከተወገደ ያ ውሃ ለመጠጥም ለንጽህናም እንጠቀምበታለን ለሁሉም ነጃሳው ከተወገደ ማለት ነው። ስለዚህ ምንድን ነው ዋናው ቁም ነገሩ ነጃሳው መወገዱ እንጂ ማናስወገደው የሚለው ነገር አይደለም ማለት ነው የሚፈለገው በምን ምክንያት ተወገደ የሚለው አይደለም ነው። ስለዚህ ይሄኛውም ጣሂር የሆነውም አለዚ ተገየረ እህደ አውሳፊሂ ከሶስቱ አንዱ የተቀየረ ውሃ ይሄ ጣህር ብለን የምንጠራው ውሃ አይነትም ይሁን ነጃሳም ይሁን ከተቀየረና ወደ ጠሁር ከተመለሰ የጠሁር ሁክም ይሰጠውና በዛ መልኩ ይዳኛል ማለት ነው። በዛ መልኩ ይዳኛል ማለት ነው። ምንም ችግር የለበትም ነው። ጠይብ ጣህር የሆነ ውሃ ለምሳሌ ትንሽም ይሁን ለምሳሌ ትንሽም ይሁን ብዙም ግን አገልግሎት የሰጠ ለምሳሌ አገልግሎት የሰጠ ውሃ ከምን ይመደባል ነው ይሄ የዚህ አይነት ውሃ ጣሂር ከምለው የውሃ አይነት ይመደብና ገይር ሙጣሂር ነው ይላል ምክንያታቸው ምንድን ነው ውሃ አገልግሎት ከሰጠ ለጠሃራ ፈላ ዩስተዕመል መረተን ኡኽራ በድጋሜ ተመልሶ ያን ውሃ አገልግሎት አይሰጥም ይላሉ። ነገር ግን ዑለማዎች ሌሎቹ ደግሞ ይላሉ ወሰዋብ ያኒ ትክክለኛ የሚሆነውም ይሄ ነው። አነሁ ሙጠሂር ያጸዳል ይላሉ። ወለው ስተኽደመ استخدم مرة عديدة ብዙ ጊዜ እንኳን አገልግሎት ቢሰጥ አይደለም አንድ ጊዜ ማዳመ ለም የተገየር ብነጃሰትን በነጃሳ እስካልተቀየረ ድረስ ያ ውሃ ንጹህ ነው አገልግሎት መስጠት ይችላል ይላሉ አይልም ከሚለው ይላል አገልግሎት መስጠት ይችላል የሚሉት ዑለማዎች የእነሱ ራእይ የበለጠ ተቀባይነት አለው ነው ምክንያቱም ውሃው መቀየር አለበት ወደ ነጃሳ መለወጥ አለበት ያኔ ካልሆነ አገልግሎት ይሰጣል ነው ለዚህ ማስረጃ ያስፈልጋል ምንድን ነው ማስረጃቸው ማርዋሁ ልቡኻሪ ቡኻሪ ያወሩት ሐዲስ ነው ነቢዩ ስለ ላሁ ለ ወሰለም ካነ ኢዛ ተወضአ ውዱ ባደረጉ ጊዜ ምን ነበር የሚያደርጉት ሰሃቦች ካዱ የቅተትሉነ አላ ውዱኢሂ በጣም ይሻሙ ነበር እሳቸውን ውዱ ለመውሰድ ውዱ ያደረጉበትን ውሃ ከስር ማለት ነው ያን የሚያፈሱትን ውሃ ተቀብለው ራሳቸው ለመጠቀም ማለት ነው። በሱልሑል ሁዴቢያ ጊዜ ደግሞ ይሄ ታይቷል፣ ብዙ ጊዜም ታይቷል። ስለዚህ ውሃው ጠሃራ ነው ማለት ነው። ደሊል የለም፣ ማስረጃ የለም። ምን የሚያደርግ ይሄን ውሃ እንዳንጠቀም የሚያደርግ ወይም ደግሞ የሚከለክል ማስረጃ ስለሌለ ውሃው ንጹህ እንደሆነ ይቀጥላል ይላሉ። ንጹህ እንደሆነ ይቀጥላል ነው ጠይብ ለምሳሌ አንዳንድ ውሃዎች ደግሞ አሁን ገመሰት ፊህ ኩሉ የድል ሙስሊም ለምሳሌ እጅ ውስጥ ቢያስገቡ ውሃ ውስጥ የተኛ ሰው ሌሊት የተኛ ሰው እንደነቃ እጁን ውሃ ውስጥ ቢያስገባ ያ ውሃ ምን ይሆናል ነው እንደዚህ አይነት ውሃዎች ምን ይሆናሉ? መዝሀብ ምን ይላሉ? አነ ልማ አለዚ يغمس فيه المستيقظ من النوم يده قبل غسلها يصبح طاهرا غير مطهر አንድ ሰው ከእንቅልፉ ነቅቶ ውሃ እጁን ከመጣጠቡ በፊት ውሃ ውስጥ እጁን ቢያስገባ ያ ውሃ ምን ይሆናል? በመዝሃብ ምን ይላሉ? ያ ውሃ ጣሂር ነው የሚሆነው። ጣሂር ለራሱ ንጹህ ነው፣ ነገር ግን ገይረ ሙጣሂር ሌላን አያጸዳም ይላሉ። ወሰሒህ ፊ ሃዘ ልመስአላ በዚህ ውስጥ ደግሞ ትክክለኛው ምንድን ነው? አነልማ ይህ ውሃ የዚህ አይነቱ ውሃ ማለት ነው ባቂን አላ ጠሁርየትህ በንጽህናው ላይ ይቆያል ነው ንጹህ እንደሆነ ይቀጥላል ይላሉ። ለምን አንደኛ አነ ልአስል ፊልማ ጠሁርየትሁ በመጀመሪያ በመሰረቱ ውሃ ምንድን ነው ጠሁር ነው ንጹህ ነው ሌላው ولأنه لا ينتقل عن هذا الأصل إلا بتغيير في أوصافه وهذا لا يوجد ውሃ ወደ ሌላ ወደ ነጃሳ የሚቀየረው ቅድም ባልናቸው መሰረቶች ነው በአንዱ በገባበት ነጃሳ አማካኝነት መልኩ ወይም ሽታው ወይም ጣዕሙ ሲቀየር ብቻ ነው ይህ ካልተቀየረ ያ ውሃ ምንድን ነው ንጹህ ነው ነው ይሄ ደግሞ አልተከሰተም በዚህ ውሃ ላይ ይሄ ውሃ ላይ ደግሞ ይሄ አልተከሰተም ነው ولأن الحديث نهى عن غمس اليد فيه به ولم يتعرض الحكم الماء بعد الغمس حديث على النبي صلى الله عليه وسلم عند سو إذا استيقظ أحدكم من نومه فلا يغمس يده في الإناء حتى يغسلها ثلاثا فإنه لا يدري أين باتت يده نبي صلى الله عليه وسلم من بلال عند سو كان كرفو بنك أجزي እጁን ዝም ብሎ ውሃ ውስጥ አይክተት አለው ሶስት ጊዜ ሳይታጠብ እጁን ውሃ ውስጥ አይክተተው ምክንያቱም እጆቹ የት እንዳደሩ አያቅምና በእንቅልፍ ልብ ውስጥ እጁን ወዳና ወዲህ ወደ ተለያዩ ቦታዎች ሊወስድ ይችላል። ሰውነቱ ላይ ነጃሳ ያለበት ቦታ ላይ ሊነካ ይችላልና ሌላም ተፍሲር ይሰጠዋል። ስለዚህ ይህ ሀዲስ እንዲህ ስለምል ሰውየው እጁን ካስገባ ውሃው ምን ይሆናል ነው አይነጅስም ወይ ነው። በዚህ ዙሪያ ነቢ ስ ሰለም ይህን ሀዲስ ማለታቸው ይላሉ ዑለማዎች አንደኛ አንደኛው መዛሀቦች ምን ይላሉ እነሆ ልልውጁቢ لعدم وجود صارف وبه قال إسحاق والحسن وابن جرير ورجحه الشيخ ابن إبراهيم والقول الثاني أنه للاستحباب والنهي للكراهية وهو مذهب الجمهور من قالوا عنده أبابال ይሄ ውሃ ከራሃ ነው ነው መክሩህ ነው የሚሆነው እንጂ ሐራም አይሆንም። እጅ ያስገባበት ውሃ መጠቀሙ መክሩህ ነው የሚሆነው። ያኒ ነህዩ ነቢ ስ ይሄ መከልከላቸው ለግዴታ አይደለም ለግዴታ አይደለም ነው ስለዚህ ምንድን ነው ግዴታ ከሆነ ወይም ደግሞ ያ ነገር ያበላሸዋል፣ ይነጅሰዋል ወደሚለው የሚመራ ከሆነ ይሄ ማስረጃው በቀጥታ ስለሚከለክል መጠቀም አይቻልም። ግን ሀዲሱ እንደዛ አይደለም። ዑለማዎች ምን ያሉ ሀዲሱ የፈለገው ያኒ ልልስትሕባብ ነው ያኒ ይወደዳል። እንደዚህ ባያደርግ ይወደዳል። ሱና ነው እንጂ ለግዴታነት አይደለም። ስለዚህ ከራሃ ነው የተጠላ ነው ነው የምንለው ይላሉ። ነገር ግን ውሃውን ግን አይቀይረውም ነው። ወልሁክሙ ምን ናህይ አን ገምሲሃ እጅን ማስገባት ሳይታጠቡ ውሃ ውስጥ መክተቱ ነጃሳን ለመፍራት ነው። ኢማም ሻፊ እንደገለጹት ይህም እንግዲህ የቂን የለም አዲሱ የሚለው እጁ የት እንዳደረች አያውቅም ስለምል እርግጠኛ አይደለም ማለት ነው። ሊሆንም ላይሆንም ስለሚችል ሊሆንም ላይሆንም ስለምችል ምንድን ነው ሰበቡ? ሌሎቹ ዑለማዎች እንደሚሉት ሸይጣን ይነካከዋል ነው። ሸይጣን በሰዎች አፍንጫ ውስጥ ስለሚቀመጥና ስለሚያድር ይላሉ። አንዳንድ ረማዎች ለዚህ ነው ይላሉ። ሌሎቹ ደግሞ ተአቡድያ ነው ይላሉ። ተአቡድያ ነው፣ ይሄ ኢባዳ ነው፣ አላህ ስብሐነሁ ወተዓላ ስላዘዘ ማድረግ ነው ይላሉ እንጂ ኢላ ወይም ደግሞ ይሄ የተጠቀሰውን አይቀበሉትም። ያኔ ጠይብ ነገር ግን ያም ቢሆን ሊከሰት ስለሚችል ያም ቢሆን ሰውየው እጁ የት እንደሚታድርና የት እንደሚሄድ ስለማያቅ አይከለከልም ያን ይወደዳል ነው አሁንም ቢሆን እጁን መታጠቡ መጀመሪያ ላይ ይወደዳል ነው ሌላው ከዚህ ሀዲስ ጋር ተያይዞ የሚቀርበው ደግሞ ምንድን ነው የታዘዘው ነገር እጅን መታጠብ የታዘዘው ኢዘ ስተይቀዘ አሐዱኩም የሚለው ሐዲስ የትኛውን እንቅልፍ ነው? የምሽት ነው ወይስ በቀንም ከተኛ ነው? በዚህ ዙሪያ ላይ ፈልመዝሀብ መዝሀቡ ባለቤት ምን ላሉ የቀን እንቅልፍ እዚህ ውስጥ አይካተትም ይላሉ። ምክንያቱም ሀዲሱ መጨረሻ ላይ ላ የድሪ አይነ ባተት የት እንዳደረች ስለምል እዚህ ውስጥ አይገባም ይላሉ። የቀን እንቅልፍ እንደዚህ ስለማይባል አደረ ስለማይባል ዋለ ነው እንጂ ቀን ላይ ዋለ ነው የምንለውና ከቋንቋ አንጻር ማለት ነው። ይሄን አመጡና አይቻልም ይላሉ። ውስጥ አይገባም፣ አይካተትም፣ የምሽትን ብቻ ነው ይላሉ። ትንሽ እንቅልፍ ከሆነ ይላሉ ሌሎቹ ደግሞ አይካተትም። ነገር ግን ልክ እንደ ምሽት ረዘም ያለ እንቅልፍን ከተኛ ፈየንበጊ አን የግሲለ የደይህ ቀብለ ገምሲሃ ውሃ ውስጥ እጁን በማስገባቱ ከማስገባቱ በፊት ይታጠብ ይላሉ ይታጠብ ይላሉ ረዘም ያለ እንቅልፍ ከተኛ ምክንያቱም በቀንም ቢሆን ትንሽዬ ከሆነች ግን ያን አያካትትም ይላሉ ጠይብ አንድ ሰው ሳይታጠብ እጁን ቢያስገባ በውሃ ውስጥ ውሃው ምን ይሆናል ነው በመዛሀብ ውሃው ጣሂር ይሆናል ነው ጣሂር ማለት ገይረ ሙጣሂር የማያጸዳ ማለታቸው ነው ነገር ግን ቅድም እንዳልነው ራጅሁ ወይም ደግሞ የበለጠ የሚሆነው አነሁ ላ አሰረ አለልማ ምን አልገምሲ ፈሁወ ባቂን አላ ጠሁርየትህ ውሃው ንጹህ እንደሆነ ይቀጥላል ነው። ምንም ተጽዕኖ አያሳርፍበትም። እጅ ማስገባቱ ያርፋል አልሐደት ሐደትንም ያስወግዳል፣ ወይዝሉ ከበስ ከበስንም ያስወግዳል ይላሉ። ሁለቱንም ያስወግዳል። ያኒ ጠሃራ ነው ማለታቸው ነው። ስለዚህ በአንድ ሰው ከእንቅልፉ ስነሳ እጁን ሳይታጠብ ውሃ ውስጥ ቀጥታ ቢያስገባ ለምሳሌ በባልዲ ያለ ውሃ ውስጥ እጁን ቢያስገባና ቢጠቀም ማለት ነው ያ ውሃ እጁን ያስገባበት ውሃ ምንድነው ጠሆር ነው ነው የሚሆነው። ያኒ ውዱ ማድረግ ይቻላል በዚህ ውሃ አይቻልም አይባልም ነው ማስረጃዎቹ ለማዎቹ እይታዎች በአጠቃላይ የሚያሳዩት አለመሆኑን ነው። ነገር ግን ሙስተሐብ ነው ሙስተሐብ ነው የነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ የሚያሳየው እንደ ለማዎቹ ግንዛቤ አሁንም እስቲህባብ መሆኑን ሙስተሐብ መሆኑን ነው። ስለዚህ አንድ ሰው ከእንቅልፉ ስነሳ ቀንም ሆነ ምሽት ቀድሞ እጁን ቢታጠብ የተሻለ ነው ማለት ነው። ቀድሞ እጁን ቢታጠብ የተሻለ ነው የሚሆነው። ይሄ ያኒ ከጥርጣሬ እንደዚሁም ከሌላ እንትን ከጭቅጭቅም ለመውጣት ይረዳል። መጀመሪያ የመታጠቡ ሀዲሱ ስለሚያስረዳ ቡኻሪ የዘገቡትን ሀዲስ እና ማለት ነው። ሁለቱም ዘግበውታል፣ ሙስሊምን ቡኻሪ። እንግዲህ የሁለተኛው የውሃ አይነት ጣሂር የሚለውን በዛሬ በስድስት ክፍል ስድስት ትምህርታችን አይተናል። በዚሁ እናበቃለን ማለት ነው። ምንድን ነው በመሰረቱ ውሃው ያው በሁለት ይከፈላል ብለናል፣ እንዳይጋጭ ማለት ነው። ነገር ግን አሁንም ቢሆን እያየን ያለነው ደግሞ በሶስት ከፍለን ነው ብለናል። መዋልፉ የኪታቡ ባለቤት በዚህ መልኩ ስላስቀመጡትና የዚህ አይነት ውሃ ስላለ ያን ውሃ መማር አለብን ነው። ስሙን እያነሳን እየተማርን ግን ወደዛ ነው ነው። አሁን ጣሂር የሚባለውን የውሃ አይነት እየተማር ነው። ውሃውን ካነሳነው በኋላ ከፊሎቹ ወደ ይሄዳሉ? የዚህ አይነት ውሃ አንዳንዶቹ ለጠሃራ የምንጠቀምባቸው አሉ የሚፈቀዱ፣ ሌላው ደግሞ የማይፈቀድ መሆኑን በዚህ ትምህርታችን አይተናል። ጣሂር የሚባሉት የሚፈቀዱ አሉ፣ ጠሃራ የማይፈቀዱ አሉ። የማይፈቀደው ምንድን ነው? በቀላሉ ያየ ነው። ስሙ የተቀየረ ስሙ የተቀየረ ከውሃነት የወጣ ማለት ነው። ሌላ ስም የያዘ በቀጥታ ምንድን ነው በቀላሉ ያ ነገር ለጠኋራ አይበቃም ምንድን ነው ምክንያታችን ብንባል ምክንያታችን ምንድነው ስሙ ራሱ ተቀይሯል እኛ እያወራን ያለነው አሁን ስለ ውሃ ነው እየተማርን ያለነው ስለ ውሃ ነው ስለ ውሃ ክፍሎች ነው እና ይሄ ደግሞ ውሃ ከመባል ወጣ የተቀላቀለበትን ነገር ስም ይዞ ይሄዳል ማለት ነው ከበለጠበት ይሄ በቀላሉ ምንድነው ለጠኋራ አይበቃም ሰውየው ለምሳሌ የአሲርን ውሃ ውዱ አድርግበታለሁ ብል ሰውነቱን ያቆሻ ይለጠፍበታል እንጂ በሻይም እንደዚሁ እታጠባለሁ ብል ምንም ነገር አይፈይደውም ያኔ እንዳውም ይጣበቅበትና አዛም ያደርገዋል እና ለጠሃራ እንደዚህ አይነቱ አይበቃም ምክንያቱም እዛ ላይ ያለውን ነገር የማስወገድ አቅም የለውም أصلا ውሃ አይደለምና ውሃ ከመባልም ወጥቷልና ማለት ነው ምንም እንኳን አብዛኛው percent ኡ ውሃ ቢሆንም እነዛ የተቀመጡ ዷዋቢጦች አሉ ሶስቱ ነገሮች አሉ። ውሃው ከተቀየረ፣ መልኩ ከተቀየረ፣ ጣዕሙ ከተቀየረ፣ ሽታው ከተቀየረ ተቀይሯል ነው። ስሙን ቀይሮታልና ያ ነገር ነው ለጠሃራ አይበቃም ማለት ነው። ነገር ግን አሁን ምንድን ነው የሚባለው ነው። ሌላም ስም ብንሰጠው ነጃሳ ይባላል። ያ ነገር ነጃሳ አይደለም፣ ይጠጣል። ጣሂር አንዳንዱ ዑለማዎች አሁን በሶስት የከፈሉ ዑለማዎች እንደዚያ ችግሮች ይገጥማሉ። ነገር ግን አሁን ስሙን ሲጠፋ ነው ስሙን ሲጠፋ ውሃ አይደለም ወደሚለው ግን ያስኬዳል ማለት ነው። ቀሪው መብታችን ምንድን ነው? የሶስተኛው የውሃ ክፍል ነው። ነጃሳ የሚለው ማለት ነው። የተነጀሰ የውሃ አይነትን ነው። በክፍል ሰባት ደርሳችን እሱን እናያለን። ወብላሂ ተውፊቅ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።